ባለፈው ሳምንት በእኛ ድራማ ተሻለሽማ ባይ ተነሳሽ? አዎ ሻል ብሎኛል። አሙ ለምንድን ነው የምታለቅሽው? ቆይ ግን አይኔ በድጋሚ ማየት ባይችልስ? እሙዬ ወጣ ብዬ እመለሳለሁ። የልትሄጂ ነውማ? ትንሽ እየጎዳ ያለችብኝ። አባዬ ተመልሶ ቢመጣስ? ሽማግሌዎቹ በፖሊስ እያስፈለጉት ስለሆነ ወደዚህ ይመጣል ብዬ እንኳን አላስብም። እንድኖ እንጂ እስካሁን ያስቆየሽ። እሙዬን ወደ ቤት ላመጣት ሄጄ ነው። እይታዋን ጋርዷታል። ታውራለች እያልሽኝ ነው? ሐኪሙ ይድናል ብሏል። እንዴ ፖሊስ እዚህ መሆንን በምን አወቁ? እባካችሁ ሞቅ ባለ ጭብጨባ የእኛዎችን ወደ መዘጋብ ዙልኝ። አቤት አቤት በሉኛ ቤት ስሙኛ ቤት አቤት አባታችሁ ፖሊስ ጣቢያ ነው ያለው። እና ታዲያ ምን አሰብሽማ? ወደ ቤት ላስመልሰው ነው። እንደዛ ከሆነ እማዬ እኔ ቤቱን ትቼ ጠፋለሁ ስርዓትሽን ያዥ ሙዬ እዚሁ ቤት ነው የምትኖር እውነቴን ነው እማዬ፣ ወደ አዲስ አበባ ጠፋለሁ የማይረባ ወሬሽን ወደዚያ ቤት ጋሻው ይመጣል ብያለሁ። Jenia. ክንዴ ዳንኤል፣ ኑ እጃችሁን ታጠቡ፣ ቁርስ ደርሷል። ዳንኤል፣ እዛ ጋ ያንን ያዙ ቶሎ በል። ይኸው ያዝኩት። አትጫወት፣ አቁም። ዳንኤል ደግሞ ዶሮ ልቀቅ፣ ልቀቀው። በለሆን ምግቡ እንዴ ለምለም፣ ቀጥለን እኮ ቀኑብሽንም ልናጥባት ነው። እንዴ ፍየሏንም። እሺ በሉ አሁን ኑ ግቡ፣ ኑ ግቡ። እማዬ ተነሳሽ። እማ ቆይ ቆይ፣ ባዩሽ ቆይን፣ ያቅፌ ላንሳሽ። እንዲ ወፍረሽል እንዲ አረ እንዳጥለኝ። አይዞሽ በዚህ ቁጭ በይ። እማዬ ቁርስሽ ይኸው። እሺ ላጉርስሽ? እኔ አጎርሳታለሁ። እሺ አባዬ ይኸው ልቡና። እሺ እኔ ልጅ ለምለም፣ እስኪ ፎቶዎቹን አምጭልኝ። እንዴ ማየ፣ እንደገና ከፌስቲቫሉ ቀን ጀምሮ ስንት ያየሽው? ዘወትር ባይ አይሰለቸኝም። ልጄ፣ እዛ ትልቅ ስፍራ ላይ ከማን ጋር ነበር የዘፈንሽው? ጃሉድ ነው ማየ። ይኸው ይህኛውንማ በጣም ነው የምወደው። በጣም ታምሪያለሽ። አየሁ ሙላት ለምለምዬ በጣም እኮ ነው ያኮራሽን። አመሰግናለሁ አባዬ። ለምለምዬ ያንን የምወደውን ዘፈን ትንሽ ዝፈኝልኝ እስኪ። አይ እሺ። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ ያውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ ላላ ሌሮራ ሌሮራ ሌሮራ ላላ ሌሮራ ሌሮራ ሌሮራ ላላ ሌሮራ ሌሮራ ሌሮራ ላላ ሌሮራ ሌሮራ ሌሮራ በጣም ደስ ይላል። ማን ያውቃል ባዩሺ፣ ለሚቀጥለው ዝግጅታቸው ፈጽሞ ትድኝና አብረን እንሄድ ይሆናል። አባዬ፣ ዶክተሩ ትላንትና ምን አለ? ሁነኛ ዶክተሮች እንዳሉና በተቻለ እናትሽን ቶሎ እንድንወስዳት ነው የመከረኝ። ሙላት፣ ለልጆቹ የማይሆን ተስፋ አትስጣቸው። ባዩሽ፣ አዲስ አበባ ስትሄጅ እንደሚሻልሽ እርግጠኛ ነኝ። አሁን እኮ በራስሽ መቀመጥ ችለሻል። ሁል ቀንድኛ ስራመድ ከልጆቹ ጋር ስጫወት አለምና ከእንቅልፌ ስነቃ ግን እንዲሁ ባለው በስራሴን አገኘዋለሁ። ስለዚህ ብዙም ሳይጓጉ ቀስ ብሎ ቀን የሚያመጣውን ማየት ነው። አይዞሽ እማዬ። አባዬ አዲስ አበባ ሄዳ ለመታከም ምን ያህል ብር ይጎለናል? ብዙም አልቀረ። እኔም ተጨማሪ ስራ አቶ ወንድሙ እርሻ ላይ ለመስራት ተነጋግሬያለሁ እና አሁንስ ቢሆን ፈጣሪ የሰጠን ሰዓት ሁሉ በስራ አይደል እንዴ የምታሳልፈው? ቢሆንም ተጨማሪ እሰራለሁ። እንዲህ ሆነሽ ማትቀሪ ይሁንሽ። ዳንኤል ሂዱ፣ ቦርሳችሁን አምጡ፣ ሰዓት ደርሷል። ሳርዬ እስቲ ቀና ብለሽ ቁጭ በይ፣ አትጉበጪ እናቴ። እሺም ባዬ። ዛሬ ትምህርት ቤት መሄዱ ይቅርብሽ ይሆን እንዴ? ጉንፋኑ ያገረሸብሽ ይመስላል እኮ ሳሪ። ደህና ነኝ እማዬ፣ እሄዳለሁ። ትምህርት እንዲያመልጠኝ አልፈልግም። በኋላ ደግሞ ከጓደኞቹ ጋር የዘፈን ልምምድ አለብኝ። ሳራ፣ ይሄ ሙዚቃ የምትይው ነገር መቆም አለበት። ለፌስቲቫሉ የፈቀድኩልሽ ይበቃል። አሁን ስለ ጥናትሽ ብቻ ነው ማሰብ ያለብሽ። ግን እኮ አባዬ። በቃ ውይይት አያስፈልገው። ዘፈን የሚባል ነገር የለም። እሺ አባዬ። ፋሲል፣ በኋላ የግንባታው ቦታ ላይ ትኖራለህ? ከሰዓት በኋላ እኖራለሁ። መልካም። ሰራተኞቹ ምን ላይ እንደደረሱ እንድታይ እፈልጋለሁ። እሺ አባዬ። በሉ ደህና ዋሉ። ደህና ዋል አባዬ። ደህና ዋል ፍቃዱ። አይ ሙዬ ሀይለምለም ሰላም ነሽ ሚላት? ወይኔ ያ ፖስተር ምን እንደሚል ታውቃላችሁ? የቆዳ ንግድ ኤግዚቢሽን እዚህ ከተማ ውስጥ ሊደረግ ነው። ደስ አይልህ? አየነው እኮ ሚላትዬ። ባለፈው እዚህ የነበረውን የንግድ ኤግዚቢሽን ብታይ እንዴት ደስ ይል ነበር መሰለሽ። የነበረው የዘፈን ዝግጅቱንማ ብታየው። ወይኔ በአሁኑ ዓመት ማን ዘፋኝ ይመጣ ይሆን? ለመሄድ ጊዜ በኖረኝ። ውይ ለልዬ፣ እንደምንም ብለንማ ሁላችንም አብረን መሄድ አለብን። እኔ የሚሸጡትን ልብሶች ለማየት ነው የጓጓሁት። እኔ ምለው ለምለም፣ ደግሞ ዛሬ ጸጉርሽን ምንድን ነው ያደረግሽው? ምንም አላረግኩትም ሜላት። ስለ ጸጉር አትጭቅጭቅኝ አላልኩሽም? እንደገና ጸጉር በሚሄድማ አለብን። ካላመንሽ ሙዬን ጠይቂያ፣ ጸጉርሽ እንዴት ጨበሬ እንደሆነ። ኧረ እኔ ልብ አላልኩትም ሜላትዬ። እንዴት አሁን በደንብ ማየት ችለሽ ለነገሩ ልክ ነሽ ሜላት። አሁን ማየት ስለቻልኩ አይደል እንዴ? ያንቺ ጸጉር እንዴት እንደተበጣጠሰ ከሩቅ የታየ። አንቺ አገኘሁሽ ሜላትዬ። ወይኔ እናንተ ዛሬ የመጨረሻ የዶክተር ቀጠሮ ይኮኑ ግን በደንብ ተሽሎሻል አይደል ሙዬ? አዎ ለልዬ፣ ግን ቢሆንም የሚለውን እስክሰማ ትንሽ ጨንቆኛል። አይዞሽ ሙዬ። እንዴት ናችሁ? ሳይዛራሪ ምነው ሳሪ ታም ሆነሻል? እባክሽ እሙዬ፣ ጉንፋን ይዞኛል። እና ታዲያ ለምን መጣሽ? ጀርሞችሽን ይዘሽ አጠገቤ እንዳትደርስ። ዞር በይ እንጂ ሜላት። ይቅርታሽ። እንዴት ናችሁ ጀለሶች? ፊት ነው ደህና ነህ? ተከተል ሚሚዬ፣ ደስ ያለሽ ትመስያለሽ ዛሬ። መንገድ ላይ የሰማሁትን እኮ አታምኑ። ምንድን አይገርማችሁም? አንዲት ትንሽ ልጅ የእኛን ዘፈን ስዘፍን አልሰማኋትም። እውነትሽ ነው ሚሚዬ? እውነት እናቷ ፌስቲቫሉን ካየች ቀን ጀምሮ ስዘፍን እንደከረመች ነገረች። በጣም ደስ ይላል። ያንቺም ድምፅ ሰሚ አያጣም፣ በሌለሽበት ዓለም የላትም። በይተነሽ ይኸው ፋኖስ ካለምሽው ስፍራ መርቶ የሚያደርስ ያንቺም ድምፅ ሰሚ አያጣም፣ በሌለሽበት ዓለም የላትም። በይተነሽ ይኸው ፋኖስ ካለምሽው ስፍራ መርቶ የሚያደርስ ahi nana oh nana ahi nana oh ያንቺም ድምፅ ሰሚ አያጣም በሌለሽበት ዓለም ይላጣም በይተነሽ ይኸው ፋኖስ ካለምሽው ስፍራ መርቶ የሚያርስ ያንቺም ድምፅ ሰሚ አያጣም በሌለሽበት ዓለም ይላጣም በይተነሽ ይኸው ፋኖስ ካለምሽው ስፍራ መርቶ የሚያድርስ ናና Jadź. Oho, na, na, na, ahe, na, oho, na, na, ahe. ወይኔ የመቼ ትዝታዬን አስመጣችሁት። hi እሙዬ። hi ማንቲ። ውይ እናንተ ደግሞ አይሰለቻችሁ? ሁሌ መዝፈን ነው እንዴ ስራችሁ? አንተ ፌስቲቫል ላይ ያቀረብኩ ካልኩ የማይረባ ዝግጅት እኛ አስር እጅ እንሻላለን። እንዴት ነበር ቲያትራችሁ? መንሳፈፍ መብረር፣ መንሳፈፍ። አዳሜ ቀንተሽ ነው። ሁሉም ሰው ነበር በእኛ የተደሰተው። ልክ ስጨርሱ እፎይ ተገላገለ ብለው ነው ያጨበጨቡላ። አንቺ ምን ይገባሻል ደግሞ? የኮተታ ውሻሽን አሳርፊ ማንቲ ና እባክህ እንሂድ። አይ ተከተል የኔ ጀግና። እሙዬ የጥናት ቡድን ላቋቁም ነው። መግባት ትፈልጊያለሽ? በጣም ደስ ይለኛል ማንቲ፣ ግን መጀመሪያ እናቴን ማናገር አለብኝ። እሺ በቃ ሲፈቀደልሽ ነገር። አንተ ማንቲ አትመጣም? መጣሁ። ይሄ ደግሞ አንዳንዴ እንደ እናት ያደርገዋል። ቻው ሙዬ። ቻው ማንቲ። ምን አይነቱ የዞረበት ነው? እኛስ ቻው አንባልም እንዴ? ለምለም፣ እላይሽ ላይ የተከመረውን ጸጉር የምትይውን ነገር በአስቸኳይ የሆነ ነገር ማድረግ አለብን። የጸጉሬን ወሬ ታዩና፣ ይልቅ እናቴን እየተሻላት ነው። እኔም ጫፍጫፉን መቆረጥ አለብን። እናቴን ተሻላት ነው ያልኩት። ራሷን ችላ መቀመጥ ቻለች። ዋው ደስ ይላል። በጣም በጣም አሪፍ ነው። አንቺ እሳቸውን ከተሻላቸው ቤት ውስጥ የምሰሪው ስራ ይቀንስልሻል አይደል? እንዴ በጣም እንጂ። እማዬን ከተሻላት ትምህርቴን በደንብ መከታተል ጀምራለሁ። ለእኛና ለሌሎች ነገሮችን ብዙ ጊዜ ይኖረኛል። ብቻ ብዙ መጓጓት አልፈልግም። አይዞሽ ለልዬ፣ በደንብ ይሻላችኋል። እሺ እሺም። ደህና ልጆች። ሳራ ደህና እንዴ? ቲቸር አየለ <laughs> አባትሽ እናንተ ትምህርት ቤት ማስተማር መጀመሬን አልነገሩሽም እንዴ? ኧረ አልነገረኝም። ዛሬ ስራ ጀምራለሁ። እንዳውም ባለፈው ከአባትሽ ጋር ቡና ልንጠጣ ተገናኝተን ቤት ከማስጠናሽ እዚህ ባስጠናሽ እንደሚሻል ነግሬያቸዋለሁ። ለሁላችንም የተመቸ ይሆናል። አባዬ ከፈቀደ ችግር የለውም። በቃ ምሳ ሰዓት ላይ ቢሮ ነኝ እና እንነጋገራለን። እሺ teacher። እነዚህ ጓደኞችሽ ናቸው? አዎ። እሙዬ፣ ሜላት፣ ለምለምና ሚሚ ይባላሉ። ቢስ ነው። የት እንደማውቃቸው አሁን ገባኝ። የእኛ ማለት እናንተ ናችሁ አይደል? ፌስቲቫሉ ላይ ስዘፍኑ አይቻቸዋለሁ። ከንጋት ፀሐይ ጋር አብሬ ነቅቼ ባራሪዳራራራሪዳራራ እንደ እድሜ አይደለም። እባክህ ጥሩ ትዘፍናለህ። አንቺ ሚሚ። ችግር የለውም ሳራ፣ ችግር የለውም። የተሰማውን በግልጽ የሚናገር ሰው ደስ ይለኛል። ደግሞም እውነቷን እኮ ነው። ከእናንተ ጋር ስነጻጽር ትልቅ ሰው ነኝ። አይ ትልቅ ብትሆኑም ግን ሙድ አለ። አንቺ አሪፍ ነህ ብለሽ ካሰብሽ አልከፋም ማለት ነው። በይ ሳራ፣ ምሳ ሰዓት ላይ እንገናኝ። ቻው ልጆች። ወይኔ እንዴት ደስ የሚል ሰው ነው! ዘፈናችንን እንኳን ያውቀዋል። አስተማሪያችን ቢሆን በጣም ደስ ይለኛል። በጣም ነው ነበር ማለት ነው። ለነገሩ እኛን አለመውደድ በጣም ይከብዳል። አስጠኘና የአባቴ ወዳጅ ነው፣ ጥሩ ሰው ነው። በሉ በኋላ እንገናኛለን። አሁን እጄ ትንሽ ልሸቃቅል። ቻው ቻው። ና ተከተል አመሰግናለሁ፣ አመሰግናለሁ። እንግዲህ ደንበኛ እንሆናለን። አትጥፎ። እንዴት ነሽ ሚሚዬ? ፊት ነው ግርምሽ። እስቲ ቃይ ነው ዲበል። ይኸው እኔ ምልሽ ሚሚ፣ በቅርቡ ከተማችን ውስጥ ስለሚደረገው የንግድ ኤግዚቢሽን ሰምተሻል? ሰምቻለሁ። እንግዲህ ኪሳቸውን ሞልተው ለሚመጡ ቃይን መቸብቸብ ነው። አረ ለሁላችንም አሪፍ ነው። እኔ ራሴ ገበያ ሊደራ ነው። ደግሞ ሚሚዬ ዛሬ አንድ ካርቶን ሰልባጅ ቲሸርት ልገዛ ነው። የተወሰኑትን መሸጥ ትፈልጊያለሽ? እንዴ ቢዝነስ ማን ይጠላል ብለህ ነው? በቃ ምሳ ሰዓት ላይ መተሽ ውሰጂ። ይመች ግርምሽ፣ በናት ተከተላ። ቻው፣ በቃ ግርምሽ፣ ቻው ሚሚዬ። ዶክተር መቼም ለሁሉ ነገር በጣም ነው የምናመሰግነው። ምንም አይደለ ወይዘሮ አሰለፈች። እሙዬ ሙሉ በሙሉ ከጉዳቷ እንደ ዳኔ ስገልጽሉ በደስታ ተመስገን ተመስገን። ምን ነው ሙዬ፣ ብዙም ደስ ያለሽ አትመስይም። ደስ ብሎኛል ዶክተር፣ አመሰግናለሁ። ጥሩ። ወይዘሮ አሰለፈች፣ እቺ ወረቀት ነርሷ ጋር ይውሰዱ። እስከዛ እኔ እዚህ ከሙዬ ጋር እጨራርሳለሁ። እሺ ዶክተር። ምን ነው ሙዬ፣ ለምንድን ደስታ ማላይብሽ? አይ ምን መሰለ ዶክተር፣ አሁን አይኔን ስለተሻለኝ እማዬ አባዬን ወደ ቤት እንዲመለስ ታደርጋለች ብዬ ፈርቻለሁ። እስኪሻለኝ ዘመድ ጋር እንዲቆይ ተወስኖበት ነበር። እንዳው በመጠየቄ ቅር አትሰኝብኝ። ግን እሳቸው ናቸው እንዲህ እንደዚህ ያደረጉሽ? አዎ ዶክተር፣ እሱ ነው። እማዬ ግን ለሰው እንድናገር አትፈልግም። የምን ውሳኔ ነው ቅድም ያልሽኝ? እኔን እንዲህ ካደረገ በኋላ እማዬ ላለመክሰስ ስለወሰነች ከእስር ቤት ተለቀቀ። የሰፈር ሽማግሌዎች ናቸው እንደ ቅጣት እስኪሻለኝ ቤት እንዳይመጣ የወሰኑበት። እናትሽ እንዳናገርልሽ ትፈልጊያለሽ? አይ ዶክተር፣ ብታናግራትም ምንም ለውጥ አያመጣም። እሙዬ አልጨረሽም? ጨርሻለሁ፣ እየመጣው ነውማ። ዶክተር፣ በጣም እናመሰግናለን። ወይዘሮ አሰለፈች እሙዬ ድጋሚ ተጎድታ እዚህ ላያት አልፈልግም። ምን ማለቴ እንደሆነ ገብቶታል አይደል? አዎ ዶክተር፣ ገብቶኛል። ጥሩ እሙዬ፣ ራስሽን ተንከባከቢ እሺ? እሺ ዶክተር። አሁን ሄጄ ትቻዬ ለማነጋገር አለብኝ። አብሮ መምጣት ይፈልጋለህ? እኔ እንኳን ሳርዬ teacher ሽብሩንና ደስታን library መጽሐፍ ማስተካከል ማገዝ አለብኝ። በቃ ሄጂ ላናግረውና መጥቻ ገዝሻለሁ። እሺ እሺ። እኔ ግን ማሱቅ ልሄድ ነው። በኋላ እንገናኝ። በሉ እሺ። ቻው ቻው። በቃ ቻው። ይሄን ወድጄዋለሁ። አሪፍ ግርምሽ ያልከኝ ልብሶች እነዚህ ናቸው ሚሚዬ? ከሁሉም ይሄኛውን ነው የወደድኩት። አሪፍ ነው። ግን ጽሁፉ ምንድን ነው የሚለው? እንግሊዘኛ የት አውቅና ነው የምትጠይቂኝ? የፈለገውን ቢል color ኡ ተመችቶኛል። ደግሞ ልኪው እንዴት እንደሚለሰልስ አይከፋ። አሁኑኑ ነው የምለብሰው። እኔና ተከተላ ጸጉራም ደረትን ማየት እንፈልጋለን ያለ ማን ምን አይነት ነው? ይሁ አያምርም? OK ነው። አሁን የቀሩትን ሽጭና ከምታገኙ ትርፍ ግማሹን ትሰጭኛለሽ። አረ ዱዲ ሰምሽ እኔ ስጦታ አይደል የሰጠኸኝ? ኧረ ስቀልድሽ ነው። ግርማ ይሄን ሱቅ ሱቅ ነው ብለክ እንዳታወራ። ምንድን ነው እንደዚህ ያስረገረከው? ልክ እንደ አንቺ መኝታ ቤት ሆነ አይደል? ማን ተጋብቶት comic ነህ እባክህ። ሜላት ስንት ጊዜ ልንገርሽ፣ ስሜ ማንቲ ነው። ማንቲ ማንቲ ማንቲ። እንዴ ግርምሽ ቲሸርት ምንድን ነው የሚለው? ግርማ እስቲ ቀጥ ብለህ አይላ ማያስ ባሌን ወደዋል። እና እንዳገባ ሳትነግረን እናንተ ቀውጥ ልጆች ዝም ብትሉ ይሻላቸዋል። ምንም የማትገዙ ከሆነ ሱቅ የለቃችሁ ሂዱ። ዳይ ግርማ፣ እስቲ አንድ ለስላሳ ስጠኝ። ይኸውልሽ እንደውም አይቻልም። አሁን ሂዱልኝ ከዚህ ሂዱልኝ ከዚህ። ሚሚ ከእኛ ጋር ለምለምን library ልናገኛት ተቀጣጥረናል። እሺ እንሂድ። ቲሸርቶቹን በኋላ ወስጄ እሸጣቸዋለሁ። እሺ ግርምሽ፣ ቻው ቻው። ግርማ ባልህን ሰላም በልልኝ። ሂድ ከዚህ ሳራ። ታዲያ በሳምንት አንድ ቀን ከትምህርት በኋላ ባስጠናሽ ምን ይመስልሻል? ጥሩ ነው። ከጎበዝ ተማሪዎች አንዷ ስለሆንሽ የተማሪዎችን ደብተር ማረም ትረጅኛለሽ። ደስ ይለኛል። እንግዲህ ያው ዛሬ ከሰዓት በኋላ እንጀምራ። ለአባትሽ ደውዬ ቤት ትንሽ አርፍደሽ እንደምትሄጅ ነግራቸዋለሁ። እሺ። በዚያውም ከነዛ ደስ ከሚሉ ዘፈኖቻችሁ አንዱን ታስተምርኛለሽ። <laughs> እሱን እንኳ ሚሚ ብታስተምር ይሻላል። እንደሷ የሚችልበት የለም። እንደሷ የሚችልበት የለም አልሽ? ጥሩ። እንግዲያው በኋላ እንገናኝ። እሺ teacher፣ ቻው ቻው ቻው። ሳራ እንዴት ናችሁ ልጆች? ሰላም ደስታ። እንዴት እየሄደ ነው ደስታ? እያለቀ ነው። በኋላ ዳይሬክተር ሰብለ library ውን እንደ አዲስ እንደምታስመርቅ ታውቃላችሁ። አዎ፣ ሁላችንም እንገኛለን። በጣም ጥሩ። በሉ ምሳ ልወጣ ነው። ሳልቆልፍ ብሄድ ትጠብቃላችሁ አይደል? አዋረም ችግር አለው። እንጠብቃለን። መጣ ለምለም፣ ይሄ ሁሉ መጽሐፍ ተደርድሮ ማለቅ አለበት? አሁን ሲያስጠላ ሰውነቴ እንደዚህ አይነት ስራ አይችልም። እኔ ሜላት ደግሞ ይህን ያህል አታካብጁ እንጂ ይልቅ እንዲቀለን መድረክ ላይ ብዙ ህዝብ ፊት እንዳለን እያሰብን እየዘፈንን እንስራ። እውነትሽን ነው ለልዬ፣ እደርሳለሁ። እንስፈን ለሌ አንቺ ጀምሪ በናት። እሺ ሚሚዬ። ፀሐይ ስትወጣ ሌቱ ሲጠባ ቀና እንደሚል ሱፋ አበባ እኔም በኩራት በግርማ ሞገስ كاهل ميزوفا كاسب كوبن الرين ነገር መስራት አለበት። <laughs> አሁን ለምንም ነገር እየተዘጋጀን ስላልሆነ ቀር ብሎኛል። እሙኔም እንዳንቺ እየተሰማኝ ነው። ቆይ ቆይ ቆይ ቆይ ለምለም፣ እዛ በር ጋ የቆመ ታውቂዋለሽ? እንዴት ያስፈራል! አረ አላውቀውም። እንዴ ደግሞ ብዙ መጽሐፍ ይዟል እኮ አንተ። መጽሐፎቹ እኔ ነው የምትወስዳቸው እንዴ? አረ የት ነው የሚሄደው? ወይኔ ወይኔ፣ ይዘዋለሁ። አረ ሁላችንም እንከተለው። እሺ ያው ልበላ? ወይኔ ጉድ! ኧረ ከግቢ ሊወጣ እኮ ነው። ሲያስጠላ። አባባ ደግሞ በሩ ላይ የሉ። ብቻ ሽብሩኛውና እሳቸው ያስቆሙታል። የት አባቱ ሊያመልት? ቆይ በዚህ ድንጋይ ልገምልት። ሚራፊ መጽሐፎቹ ሁለት የሽብሩ አሳቅፏቸዋል። እናንተ ልጆች ወደዚህ ነው። ጉዳችን ፈላ። ለምንድን ነው ድንጋይ የምትወረውሩብኝ? ይቅርታት ትሽብሩ ልጁ እኮ ከላይብራሪ መጽሐፍ ሰርቆ ልናስቆም የወረወር ነው። ድንጋይ ኖር ሲሆን የመታወት ይቅርታ። ገና በደንብ ይቅርታ ትጠይቃላችሁ። ኖ አሁን ተከተሉ። መምህር ሽብሩ፣ መምህር ሽብሩ፣ እኔም አይቻችኋለሁኝ። ሌባው እንዳያመልጥ ሲያባርሩት አይቼ እኔም ልረዳቸው ነው የተከተልኳቸው። ሊሆን ይችላል። እኔ ግን በድንጋይ መመታቴን ነው የማውቀው። ስሙ ሽብሩ፣ ማለቴ teacher፣ እነሱ ምንም አላደረጉም። ድንጋዩን የወረወርኩት እኔ ነኝ። ከፈለጉ እኔን ውሰዱኝ። እኔስ መቼ አጣሁት? ከእንዳንቺ አይነቷ የጎዳና ልጅ ሌላ ምን ይጠበቃል? ደሞ ውሰዱኝ የምትይኝ የት ነው መወስድሽ? ሰብለናት እንዳንቺ አይነቱን ኩታራ እንድትገቢ የፈቀደች ትምህርት ቤቱን የምታዋርድ። አሁን ቶሎ ከፊት ትቤ ጊዜ እሙ፣ በኋላ እንገናኛለን። ያዙ እነዚህ መጽሐፎች ላይብረሪ ውሰዱና ስራችሁን ጨርሱ። እንኳን ደህና መጣችሁ። ብዙ አዳዲስ መጽሐፎችን በማግኘታችን እድለኞች ነን። ላይብረሪያችንም ጥሩ የጥናት ቦታ እንደሚሆን አልጠራጠርም። በተለይ ላይብረሪውን በጥሩ ሁኔታ ላዘጋጀችው ለደስታ ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። በዚህ አጋጣሚ ለጥቂት ወራት አዲስ አበባ ለስልጠና እንደምሄድ ላሳውቃችሁ እፈልጋለሁ። እስክመለስ በእኔ ቦታ መምህር ሽብሩ ዳይሬክተር ሆኖ ትምህርት ቤቱን ያስተዳድራል። እስክንገናኝ መልካም የትምህርትና የጥናት ጊዜ እመኝላችኋለሁ። ግርማ ቃይል ታቀብለኝ ትችላለህ? ይኸው ምን ሆነሻል? ሚሚ አቦባክ ደብሮኛል። በማገኛት ፍራንክ እኔና ተከተል ጠግበን እንኳን አናድር። ደግሞ ሽቀላይን ትቼ ያንን የማይረባ ትምህርት ቤት በመርዳት ጊዜን አጠፋለሁ። ከአሁን በኋላ ግን አይለምደኝም። ምን ተፈጠረ? በኋላ እነግርሃለሁ። ቻው። ና ተከተል። ቻው ሚሚዬ። ሳራ መጣሽ? ግቢ። እሺ። ደብተሮቹ እዛ ጋር አሉልሽ። ትንሽ ናቸው። ቁጭ በይና ማረም ጀምሪ። እሺ teacher። የመምህር ሽብሩ ግንባር እንዴት ሆነ? እኔ እንጂ አላየኋቸውም። <laughs> አይ ለነገሩ ጭንቅላቱ ጠንካራ ይመስላል። ድንጋይ ጎዳውም። <laughs> እንደው ድንጋዩ የሆነ ነገሩን ቋ አድርጎ ትንሽ መቀለል እንዲችል ቢያደርገው ጥሩ ነበረ። <laughs> እንደዚህ አብረን ስንሰራ ደስ ይላል አይደል? አዎ። በጣም ጎበዝ ልጅ ነች ሳራ። ለነገሩ ልጅ አይደለሽም። አሁን አሁን ደስ የምትይ ወጣት እየሆንሽ ነው። ይሆናል። ጓደኞችሽ ደግሞ ደስ ይላሉ። ሁሉንም በደንብ እስካውቃቸው ጓጉቻለሁ። አዎ፣ ጥሩ ልጆች ናቸው። ብታውቃቸው ደግሞ ትወዳቸዋለን። የፍቅር ጓደኛ አለሽ? ምን አልከኝ? ምንም የሚያሳፍር ነገር እኮ የለም። ሁለታችንም ትልቅ ሰዎች አይደለን እንዴ? እና አለሽ የለሽም? የለኝም። እኔ አላምንም። እንዳንቺ አይነት ቆንጆ ልጅ ጓደኛ የላት እርግጠኛ ነኝ ብዙ ወንዶች ያስቸግሩሻል አይደል? ምን ነው ዝም አልሽ? አፈርሽ እንዴ? አይ ሳይሆን teacher እየመሸብኝ ነው፣ ወደ ቤት ልሂድ። <laughs> ገና ሳትመጪ ልትሄጂ እኔ ነኝ አይደል? ብዙ ጥያቄ እየጠየቅኩ የበጠበጥኩሽ። በቃ ዝም ብላለሁ። ስራሽን ስሪ። አይ teacher መሄድ አለብኝ። ቆይ አልኩሽ እኮ አባትሽ የጀመሩትን ሳይጨርሱ መሄድ እንዳላስተማሩሽ እርግጠኛ ነኝ። አንዳንዴ እንደ ህፃን ያደርግሻል። ይበል በይ እሺ በቃ በቃ፣ እንዳውም ተወስኗል። ትቆያለሽ